الله سبحانه وتعالى እዚህ ላይ ነው وإذا ناديتم إلى الصلاة اتخذوها هزوا ولعبا ቀልድና ጫወታ አድርጎ ያዙት። ቀልድ ጀመርክ አሉ። ጩኸት እንዴት ሊሆን ይችላል? عبادة ጩኸት እንዴት ሊሆን ይችላል? ዲን ሊሆን ይችላል ሀይ ሙሐመድ፣ አሁን ገና አዲስ ነገር አመጣ። ከአንተ በፊት የነበሩ አንቢያዎችና ሩሱሎች የሌላቸውን ያላመጡትን ኢብተዳዕተ ሸይአን ለም የኩን ሊልአንቢያኢ ፈሚን አይነ ለከ ስያሁ ከስያህ ልዒር አሉ። ይሄ ጩኸት ከየት መጣ? ከአንተ በፊት የነበሩ አንቢያዎች ነበራቸው ሰላት፣ ነበራቸው ኢባዳ። አዲስ ነገር አመጣህ የዛኔ ነው አላሁ ስብሓነሁ ወተዓላ እንደነዚህ አይነቶች ወዳጆቻችሁ እንዲሆኑ አይገቡም። ምክንያቱም ያ አዩሃ አለዚነ አመኑ ላ ተተኪዙ አለዚነ ተኸዙ ዲነኩም ሁዝዋን ወለኢባ من الذين أوتوا الكتاب من قبلكم والكفار أولياء واتقوا الله إن كنتم مؤمنين كنزي غارا ودا جنة كما ياس الله انفو تقوى ينوراج كنزي غارا ودا جميهون تقوى يلوم مالتنا አላህን አልፈራም ማለት ነው። مفهوم الخلاف ይባላል በኡሱለል ፊቅህ። ወኢዛ ናደይቱም ኢለ ሰላት ተከዙዋ ሁዞን ወለይባ። ሌላኛው ባህሪያቸው አዛን مشروع ሆኖ መጥቶ አዛን እንድትሉ በ دين الإسلام በተወሰነ ጊዜ ኢተከዙሃ ሁዝወን ወለኢባ ቀልድ፣ ጫወታ፣ ፌዝ አድርጎ የሚይዙ ذلك ምክንያቱ ምንድን ነው? ቢአነሁም ቀውምን ላ ያቂሉ ሰላት ከኢባዳ አንኳሩ መሰረቱ አዛን ከሰላት ጥሪዎች ወደ አላሁ ስብሓነ ወተዓላ ኢባዳ ጥሪ መሆኑ ሙጠሂረል ቁሉብ መሆኑን ሰላትን የሚያቅ አቅል ስለሌላቸው የሰው ልጅ ካለ ስድብ ሁሉ ትልቅና በሰው ልጅ ላይ በጣም ዘግናኝ ስድብ አቅል የለህም ማለት ነው። አቅል የለውም አንድ ሰው ከተባለ እንስሳ ነው ማለት ነው። እንስሳ ነው። እንደውም እንስሳ እኮ በሉም ከልአንዓም ምንድን ነው የሚለው? በሉም አደሉ ሰቢላ ይላል። ምክንያቱም እውነት ነው። ምክንያቱም እንስሳ ለቀኸው ለሆዱ የሚበላበት ሄደው የሚለቃቅምበት ሄደው በልቶ ጠጥቶ በሌባ እጅ ካልገባ ከብቶች፣ እንስሳዎች ወደ ሰፈራቸው ቀጥ ብሎ ይመጣሉ። እነሱ አቅላቸው ከዛም የወረደ ነው። አቅል ያለው ሰው ይሄ ሊነገረው አይገባም ነበር ነው። ቁል ያ አህለል ኪታብ ሀል ታንቂሙነ ሚና ኢላ አን አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ሚን ቀብል ቁል ያ ሙሐመድ ብለህ ጠይቃቸው። አህለል ኪታቦች ማለት የሁዳ ነሳራ አለን ኪታብ እንተገብርበታለን እንሰራበታለን ብለው የውሸት የሚዘምሩ እነዚህ የሚዘፍኑ የሁዳ ነሳራ ነን ነህኑ አብናኡላሂ ወአሂባኡሁ እያሉ የሚናገሩ እኛ ላይ እኛን እንድጠሉን ሲያስችላችሁ ምክንያታችሁ ምንድን ነው? ኢላ አን አመና ቢላሂ ወማ ኡንዝለ ኢለይና በአላህ አምነን በእኛ ላይ ቁርአን ስለወረደ ከኛ በፊት በወረዱት ኩትበት ሰማዊ ማመናችንም ይሄ ነው። ወአነ አክሰረኩም ፋሲቁን ይላል። ሐቅን አለማወቅ ሳይሆን አብዛኛዎቹ خارجون عن الطريق المستقيم ማለት ነው። ከትክክለኛው መንገድ original ከሆነው መንገድ አፈንጋጮች ናቸው አለ الله سبحانه وتعالى። ቁል ኡነቢኡኩም ቢሸሪ ሚን ዛሊኩም በላቸው يا ሙሐመድ ይላል الله سبحانه وتعالى። ልንገራችሁ ከዚህም የከፋ አቅላችሁ አላወቀውም እንጂ እንዲጠላ የሚገባው ማን እንደሆነ አላወቃችሁትም እንጂ እንዲጠላማ የሚገባው መሱበተን ኢንደላህ አላህ ጋር ከበድ ያለ ምት የሚያስመታ አይነቱ ማን እንደሆነ ልንገራችሁ። መን ለአነሁ ላህ አላህ ከራህመቱ ጠርዶት እርግማኔውን አውርዶበት የሆኑትን ወቀዲበ አለይህ ቁጣውን ያሰፈረበት የጫነበትን ወጃለ ሚንሁም ልቅረደተ ወልኸናዚር መስኳቸው አላህ የሰው ልጅ የነበሩትን አካላቸውን ወደ ቂረዳ ወደ ዝንጀሮ ወደ ከርከሮ ሱራቸውን አላህ የቀየራቸውን ወአበደ ጣጉት ሸይጣንን ታዘው ጣጉዳት ላይ የሚንደፋደፉ የሚያመልኩ ኡላኢከ ሸሩን መካና ወአደሉ አን ሰዋኢ ሰቢል። እነዚህ በግላጭ መንገድ የለቀቁ የጠመሙ ቦታቸውና ደረጃቸውም የከፋና የመጨረሻ ሸረኛ የሆኑ ሊጠሉማ የሚገቡ የነበረው እነዚህ እኮ ናቸው። የሚያቃቅል ካላቸው ንገራቸው ያ ሙሐመድ ይላል። የሙናፍቅ ጉዳይ ሁሌም አስቸጋሪ ስለሆነ ቁርአን ላይ አላሁ ስብሓነሁ ወተዓላ በየትኛውም አይነት ሐራምና ሐላልን ይግለጽ ቁርአን፣ ታሪክን ይተርክ ቁርአን፣ ያለፉ እመቶችና ያለፉትን ትውልዶች ቂሳ ይናገር፣ ምኑንም ይናገር ምኑንም አንድ ሰፈሃ ሙሉ ሰፈሃ ቁርአን ዝም ብሎ የዘለለበትን ቦታ አታገኝም። ስለ ሙናፊቆች ገባ ብሎ ሳይጠቅስ፣ ስለ ሙናፊቆች ገባ ብሎ ሳያስጠነቅቅ ቁርአን አያልፍም። ኒፋቅ ትልቅ በሽታ ስለሆነ ነው። ሙናፊቅ ችግሩ ለራሱ ቢጠፋ ኖሮ እኮ ምንም ችግር የለው። እንዳልነው ሙናፊቅ ማለት አጭበርባሪ ማለት ነው። ይዞ ይጠፋል። ሌላውንም ያላወቁት ይከተሉታል፣ አንሸራቶ ይዞ ይሄዳል። ለዚህ ነው ሰዎች እንዲጠነቀቁ ቁርአን ላይ ሁሉ ቦታ ላይ ስለ ሙናፊቆች ይወሳል፣ ይነገራል፣ ይገለጻል። وإذا جاءوكم قالوا آمنا። የሚገርመው እኮ አለ الله سبحانه وتعالى እነዚህ double face የሆኑ ሙናፊቆች የሁዳ ጋር በሚሄዱበት ጊዜ ከእናንተ ጋር ነን። ከሙስሊሞች ጋር እኮ የምንሆነው እኛ ለጥንቃቄ እኮ ነው። አደጋ እንዳያመጡ ካፍር ላይ እያሉ የሁዳዎች ላይ እያሉ የሚያሴሩት ሴራ አለ። ያንን ልንቀዳ እያወቀ እኮ ነው እነሱን መስለን ተቀላቅለን የምንገባው ብለው ገበያቸውን ተገባይቶ እዛ የሁዳው ጋር ነሳራው ጋር ወይዛ ጃኡኩም እናንተ ጋር ደግሞ ሲመለሱ አለ አላህ ሱብሓነሁ ወተዓላ ቃሉ አመና እኛ እኮ ኢማን አለን ብለው ይናገሩሃል። ያ ሙሐመድ ምን መናገር ብቻ ሰላቱን ስታየው ሰላም ያ ሰላም፣ አቋቋሙን ስታየው፣ አለባበሱን ስታየው፣ ለዲን ሲከራከር ስታየው ማንም እሱን የሚመስልና የሚተካያ የሚተካው የሌለው ነው። ወቀድ ደኸሉ ቢልኩፍር ወሁም ቀድ ኸረጁ ቢህ አይምሰል ያ ሙሐመድ አለ። ሙናፊቅ አደጋ ነው። ሲገቡም ከኩፍር ወጥተው አልገቡም። ወደ አንተ ሲመጡም ሸሃዳ ይዘላል፣ ሰልመናል፣ ኢማን ይዘናል፣ ወደን ነው። በአጭቤነት ሰውን ሊሰልብ በሚችል ምላስ ሲመጡ እውነት አይምሰልህ ያ ሙሐመድ። ወቀድ ደኸሉ ቢልኩፍር ወሁም ቀድ ኸረጁ ቢህ سيماتون كفرين زوم نيمتو تكو يونات كوستا اچو منچقو نقلو يا وطو ايمسل سيدو ما تگرم وقت خرجو بي ورزاو نيهدو ودا نبرو بات نيهدو ودا سنبلو بات نيهدو اي والحال انهم قد دخلوا اليك كفارا وخرجوا كفارا مالك كانت بمي سموت اي وهي بمي وردو በምትሰጣቸው ምክር፣ በሚወርደው ቁርአን ምንም ቀልባቸው ተመርዟል፣ ታሟል። ምንም ማድረግ አይቻልም። ወላሁ አዕለሙ ቢማ ካኑ የክቱሙን አርግዞ የደበቁትን ኒፋቅ ሰውን ሊያታልሉበት፣ ሰውን ሊሸውዱ፣ ሰው ላይ ሊያስመስሉ ይችላሉ። አላህ ግን ያቀዋል፣ ማምለጥ አይችሏትም ይላል። ወላሁ አዕለሙ ቢማ ካኑ የክቱሙን ደብቀው ውስጣቸው ላይ ከፊት ለፊት ቅብ ያሳያሉ። ቅብ የተቀባ ነገር ተጅ የኔ ኢማን ነው። አይ ተበርቼ ሰላምኛ ኢማን ትለ የራስን ኢማን እንድጠላው ያደርገዋል። መስጊድ መመላለሱ፣ አቤት ሲታየው፣ ቀሚሱ፣ አቤት ለዲን መዋደቁ፣ አቤት ሲነሳ ሲቀመጥ፣ አቤት አንድ ነገር ለዲን ሲምብል ሞታለሁ ጠፋለሁ ሲል ውሸት። ወላሁ አዕለሙ ቢማ ካኑ የክቱሙን ይሄን ሲያስመስሉ ውስጣቸው ላይ ደብቀው ሙናፊቅነትን ምን እንደደበቁ ያቀዋል አላህ አይታለልምና ማለት ነው። ወተራ ከሲራ ወተራ ከሲራ ምንሁም ዩሳሪኡነ ፊል ኢስሚ ወልዑድዋን አጃይቡ እዚህ ላይ ነው። ወጣ ስትል ደግሞ ከመስጂድ ውጪ የተለያየ ቦታ ላይ ደግሞ ጨለማ ለብሶ ደግሞ ወንጀል ላይ ቀዳሚ እነሱ ናቸው። ማንም ሳያያቸው ከባድ ወንጀል ሲዘፈቁ እነሱ ናቸው። يا ሙሐመድ እንዲሆኑ ታያቸዋለህ። ሙናፊቁ ለሚሄ ነው። አብዛኛዎቻቸውን ታያቸዋለህ። يسارعون في الإثم والعدوان ሲጣደፉ ታያቸዋለህ። ወንጀል ላይ ሲነከሩ በቃ አላህ غفور رحيم ነው ይላል። እዛ ወንጀል ላይ አናቱ ላይ ስንደርስበት ደግሞ ሌባ እሱ ነው፣ አጭበርባሪ እሱ ነው፣ ቀጣፊ እሱ ነው፣ ካጅ እሱ ነው፣ ገዳይ እሱ ነው። ሌላ ሌላውን ነገር ይሁንስ ዴ እከሌ አይደል እንደ ብለህ ስትል ባከላ ገፉር ረሂም ነው ይላል። እቺን ለማለፍ ምን ችግር አለው ይላል። መቼስ ሲገባ ተውበት ይደረጋል። ምን ችግር አለው ይላል። ወአክልህም ሱህት አለ ከእንደነዚህ አይነቶች ያ ሙሐመድ ታያለ። ተደብቆም አይደበቁም። ወደ ወንጀል ሲጣደፉ ማዕስያ ለዙልም ላይ ወአክልህም ሱት ሐራምንም ሲበሉ ሐራም ምንም አይመስላቸውም። ሱብሃንአላህ መስጂድ ላይ እኮ ሌላ እኮ ነው፣ መላኢካ የመሰለ እኮ ነው። ሐራምን ለመብላት እንደሱ ሌላ ትርጉም ሰጥቶ ሐራም ሲባል ሐራም ብዙ መልክ አለው። የሰው አቀራም ነው፣ ወለድ ሐራም ነው፣ ሌብነት ሐራም ነው፣ የሰው መካድ ሐራም ነው። ብዙ ሐራም ማአት ዘርፉ ማአት ነው። ሁሉም ላይ ታያቸዋል አለ። ለቢእሰ ማካኑ ያዕመሉን ከሚሰሩት ስራ ተግባራቸው እንዴት የከፋ ነው ስራቸው፣ ባህሪያቸው፣ ስነ መግባራቸው እንዴት የከፋ ነው ይላል አላሁ ስብሓነሁ ወተዓላ። ለውላ የነሃሁም ረባንዩነ ወልአሕባር ከዛ ሰልመናል ኢማን ይዘናል ብሎ ሲመጡ ከይሁዳነት ወይ ከነሳራነት የውሸት ምን አለበት ዑለማዎቻቸው አህባሮቻቸው የሚከለክሏቸውና የሚከለክሉ በሆነ ኖሮ ምን ነበር ይላል አላህ ሱብሓነሁ ወተዓላ አን ቀውሊሂም ልእስም ወአክሊሂም ሱት ወንጀልን ከመናገር ወንጀል ላይ ተግባሩ ላይ ከመገኘት ሐራምን ከመብላት በተለያዩ ወንጀሎች ከመዘፈቅ ምን አለበት በከለከሏቸውና እነሱም የሚከለክሉ በሆነ ይላል አላህ ስብሐነ ወተዓላ። ለቢእሳ ማ ካኑ ድርጊታቸው፣ ስራ፣ ተግባራቸው እንዴት የከፋ ነው ይላል አላህ ስብሐነ ወተዓላ። ወቃለት ልየሁዱ የዱላሂ መግሉላ የሁዳዎች የአላሁ ስብሐነ ወተዓላ ላዕና ይውረድባቸውና ራሳቸው ራሳቸው ጋር ያለውን ችግር በዲን ላይና በአላሁ ስብሓነ ወተዓላ ላይ ሊያንጸባርቁት ይፈልጋሉ። ምክንያቱም ሲያሻቸው ናህኑ አብናኡላህ ወአህባኡ ይላሉ፣ የዲን ሰው መስለው ትክክለኛና ሐቀኞች እኛ ነንም ይላሉ። የማይሉት የማይናገሩት የለም። አላሁ ስብሓነ ወተዓላ አንዳንድ ጊዜ የወንጀል አይነት ይከብዳል። የዱላይ መክሉላ ማለት የአላሁ ስብሐነ ወተዓላ እጆች የታሰሩ የተኮተቡ ናቸው። ርስቅን ለፈለገው አይሰጥም፣ ለመረጠው ለመረጠው ይሰጣል አይነት ጉለት አይዲህም ወሉኢኑ ቢማ ቃሉ አላህ በኪል አይደለም። ሰኻኡ ሌይሊ ወነሃር አሉ ነቢዩ አለይሂ ሰላቱ ሰላም። ሲሰጥ አላህ ርስቅን ሲለቅ ቀን ማታ የለውም። ጊዜ ሰዓት ገደብ የለውም። ሰኻኡ ሌይል ወነሃር አሉ። ቀንም ሰጪ ነው፣ ማታም ሰጪ ነው። የዱላሂ መልአ አሉ። የአላህ እጅ ሁሌ ሞላ ነው። ከላዩ አንስቶ መስጠቱ አያጎለውም፣ አይቀንሰውም። ወሉኢኑ ቢማ ቃሉ ባሏት ቃል በራሷ ተሰደቡ፣ ከአላህ ራህመት ራቁ። ተጠረዱ ይላል አላህ ስብሐነ ወተዓላ። በል የዳሁ መብሱጠታኒ ዩንፊቁ ከይፈ ይሻ ሌይለን ወነሃራን፣ ቀን ማታ ሁሌም አላህ ስብሐነሁ ወተዓላ ይሰጣል፣ ይረዝቃል፣ ያበላል የፈለገው ወለየዚደነ ከሲራ ሚንሁም ማ ኡንዚለ ኢለይከ ምን ረቢክ ጡግያናን ወኩፍራ ምንድን ነው ይሄ? በአንተ ላይ የሚወርደው ቁርአን ያ ሙሐመድ፣ አንተ የምታመጣው ሐቅ ማፈንገጣቸው ወንጀል ላይ ወንጀልን፣ ጥፋት ላይ ጥፋትን፣ ስተት ላይ ስተትን ነው እየጨመረባቸው የሚሄደው። የአንተ ቁርአን አንተ ላይ ሲወርድ ጡግያን፣ ኩፍር ይሄንን ነው የሚጨምርባቸው። ወአልቀይና በይነሁም ልአዳወተ ወልበግዳ ኢላ የውም ልቅያማ። የሁዳ በሌላው ለብቻ አድው የሚሆኑም አይምሰል ያ ሙሐመድ ይላል። ተስሊያ ይባላል። እርስ በርሳቸው መሃል ጥላቻና ጠላትነትን ዘርተንባቸዋል ይላል፣ አጋብተንባቸዋልም ይላል። ኩለማ አውቀዱ ናረን ሊልሐርቢ አጥፋአህ አላህ። ዲነል እስላምን እንደመሳለን ሐቅን እናጠፋለን ብለው እሳትን ለመለኮስ የደከሙ የለፉ ጊዜ ሁሉ እኛ እናጥፏለን እንደመስሰዋለን ይላል። ወይሰዑነ ፊል አርዲ ፈሳዳ ደክመዋል፣ ይለፋሉ፣ ይጥራሉ ለፈሳድ ሐቅን ለመደምሰስ ዲንን ለማጥፋት አይሳካላቸውም። ወላሁ ላ ዩሂቡል ሙፍሲዲን። አላህ ያልወደደ ሰው፣ አላህ ያልፈቀደለ ሰው፣ አላህ ያላፈቀረው ሰው አላማውንና አላማውን ሊያሳካለት አይችልም፣ ግቡም ሊመታለት አይችልም። የዛሬ ደርሳችን እዚህ ላይ ይበቃል። ወሰለላሁም አላ ሰይድና ሙሐመድ ወአላ አሊሂ ወአስሓቢሂ አጅመዒን